والسلام على رسول الله صلى الله عليه وعلى آله وسلم እንግዲህ ትናንትና ባሳለፍነው ውስጥ ይህ ኪታብ ሹብሃዎችን እያነሳ መልስ ይሰጣል። ከነዛ ሹብሃዎች መካከል ተውሂድ የሚባለውን ርዕስ የአንቢያዎቹ ዳዕዋ መሆኑን መጀመሪያ መገንዘብ እንደሚያስፈልግና ይህ ዳዕዋ ከጊዜ በኋላ የመጡ ወደ ተውሂድ የሚጣሩ ሰዎች ያመጡት ጥሪ ሳይሆን የአንቢያዎቹ ጥሪ መሆኑን በመጀመሪያነት ደረጃ ተቀብሎ እነሱ የሚያናፍሱትን የተውሂድ ጥሪ የእስልምና ጥሪ ትክክለኛ የሆነው የእስልምና ጥሪ የላኢላሃ ኢለላህ ጥሪ የግለሰቦችና የአንዳንድ መሻይኾች ጥሪ ሳይሆን ቀጥታ የነቢዩ ሰለላሁ ዐለይሂ ወሰለምና ከእሳቸው በፊት የነበሩ አንቢያዎች ሁሉ ጥሪ መሆኑን መቀበል ነው። ናም وهو دين الرسل الذي أرسلهم الله به إلى عباده فأولهم نوح عليه السلام أرسله إلى قومه لما غلوا في الصالحين ودا وسواعا ويغوث ويعقى ونسرا وآخر الرسل كملكا يوتشوس لمجرشو محمد صلى الله عليه وسلم محمد صلى الله عليه وسلم ناتشو وهو آه، كسر صور هؤلاء الصالحين وهو الذي للبأندند نسخة وهو الذي استاتشو ناتشو ከሰራ የሰባበሩ የሆኑ ሱወራ ሃኡላይ ሳሊሒን የነዛህን ሷሊሖች ፎቶዎች የሰባበሩ ናቸው ይላል። እንግዲህ ነቢ ሙሐመድ ዓለይሂ ሰላቱ ወሰላም የሚመለኩትን የሷሊሖችን የመልካም ሰዎች ፎቶዎች ሰባብረው ያስወገዱት እሳቸው ናቸው። ፎቶ ወይም ከአላህ ውጭ ያሉ አካላት ማንም ይሁን ማን መመለክ የለበትምና ይህንን ነቢ መሐመድ ዓለይሂ ሰላቱ ወሰላም በንግግራቸውም በተግባራቸውም አሳይተዋል ማለት ነው። በኑህ ዘመን የነበሩ አማልክት እንዴት እንደተጀመሩ ከዛ በኋላ ደግሞ አላህ ስብሓነሁ ወተዓላ ኑህና የኑህ ጥቂት ተከታዮች እንጂ ያልተረፉበት የሆነን ቅጣት ባመጣ ጊዜ በደለል ተሞልቶ የነበረው እነዚህ ሐውልቶች ሲመለኩ የነበሩት ጣዖታት ሸይጣን ለነ ዓምር ብኑ ሉሐይ አልኹዛዒ መቶ ጥቆማ አድርጎላቸው ከዛ ከአፈር ውስጥ ከእንደገና በቁፋሮ አውጥተው ወደ አምልኮሽ እንደመለሱት አይተን ነበረ። ታዲያ የመሐመድ ዓለይሂ ሰላቱ ወሰላም መካን በተቆጣጠሩ ጊዜ በጣም ብዙ የሆኑ የሷሊሖችን ፎቶዎች እነሱ የሚያመልኳቸውን ሙሽሪኮቹ ሲያመልኳቸው የነበሩትን አግኝተዋል። እነዚህን የሚሰበረውን ሰብረዋል። ከሱ ውስጥ ደግሞ በውሃ የሚለቀውን በውሃ ውስጥ ከተው አጥበውታል። ነቢ ሙሐመድ ዓለይሂ ሰላቱ ወሰላም ይሄ ሁሉ እንግዲህ حماية لجناب التوحيد يتوحيدين قولنا لما تبقى سبال يهولو تدرقوال شركة مبالو نقر بطام عدقينيا كما هونو نوح كان السانيكر يا نوح دعوة عند شيء أمثل يتدرقوا كهمس أمسيكر فلبث فيهم ألف سنة إلا خمسين عاما نملو مالتنا في سورة العنكبوت خمسة أمسيكر عند شيء أمثل نوروال አንድ ሺህ ዓመት ሲኖሩ ቁርአኑ እንደሚናገረው ወማ አመነ ማዕሁ ኢላ ቀሊል ጥቂቶች እንጂ ከእሱ ጋር ሊያምኑለት አልቻሉም ይላል። በጣም ጥቂቶች ናቸው የተቀበሉት። አላህ ስብሓነሁ ወተዓላ እንግዲህ የፈለገውን ነው ለዚህ ለተውሒድ ልቡን የሚያገራለት የፈለገውን ነው እሱን በብቸኝነት ነጥሎ ከግሳንግስ ከሽርክ ርቆ የአላህን አህዳዊነት ብቻ ተቀብሎ ለሱ ብቻ ሰጋጅ፣ ለሱ ብቻ ጎብዳጅ፣ እሱም ብቻ ለማኝ፣ እሱም ብቻ ከጃይ ሆኖ አላህን ስብሓነሁ ወተዓላ በብቸኝነት እንዲገዛ የሚያገራለት እሱ አላህ ለመረጠው ሰው ነው። ናም እንግዲህ ነቢ ሐመድ ዓለይሂ ሰላቱ ወሰላም በሚላኩ ጊዜ እሳቸው የመጨረሻ መልእክተኛ ናቸው። ከነቢዩ በኋላ መልእክተኛ አለ ብሎ የሚል ሰው ካለ ካፊር ነው። ከነቢዩ በኋላ ምንም አይነት ነቢይ መልእክተኛ አይመጣም። አለ ብሎ የሚያምንም ካለ ካፊር ነው። እንኳን አይደለም እኔ ነቢይ ነኝ ብሎ መነሳት ይቅርና እንደ ዛሬ ጴንጤዎች መሰለ። ዛሬ ሁላቸውም ነቢይ ሆኖ አይደለም አንድ እኮ ከነሱ ውስጥ ተከታይ ይሁን አስከታይ አልቀረም። ሁሉም ነቢይ ሆኗል። ዛሬ ህፃን ልጅ ሁላ ነቢይ ሆኗል እያሉ እያሳዩን ነው። ሴት ነቢይ እና ነቢይ ያልሆነ የላቸውም ዛሬ ላይ ሁላቸውም ነቢይ ሆነዋል። ዞሮ ዞሮ እንደዚህ ያለ እንቆቅልሽ እንደዚህ ያለ ተረት ተረት ዲነል ኢስላም አይቀበልም። ዲነል ኢስላም ወላኪን ረሱለላህ ወኻተመ ነቢይን ስለ ሙሐመድ ዓለይሂ ሰላቱ ወሰላም ሲያወራ ነገር ግን እሱ የአላህ መልክተኛ ነው፣ የነቢያትም መደምደሚያ ነው ይላል። ስለዚህም ነቢ ሙሐመድ ዓለይሂ ሰላቱ ወሰላም ከእሳቸው በኋላ ነቢይ የለምና ነቢይ አለ ብሎ የሚያምን ሰው ይህን የቁርአን አንቀጽ መናድ ስለሆነ يكفرال انكم نبينا يبلو يتنسى مالتنا هما دجالنا النبي محمد عليه الصلاة والسلام أنا خاتم النبيين اني نبيات مدمدم يعني لا نبي بعدي بو لا نبي مبال يلا مبلغا المهم النبي صلى الله عليه وسلم يا نبيات مجرشاناتو الساتو ناتو تالي ينزان صالحوكي فوتوكي ቅርጻ ቅርጾች ሱወር የሚለው የሱራ ጀምዕ ነው። ሱራ የምንለው በሳድ ሱራ ስንል ፎቶዎች፣ ቅርጻ ቅርጾች፣ ሐውልቶች ሁሉም ይገቡበታል። እነዚህን ሱራዎች ቅርጻ ቅርጾችም ይሁኑ ፎቶዎች ረሱሉ ናቸው ዓለይሂ ሰላቱ ወሰላም የሰባበሩት ይለናል። ይህ እንግዲህ መካን ፈትሕ አድርገው የገቡ ጊዜ የአላህን ቤት ልክ ኢብራሂምና ዓለይሂ ሰላቱ ወሰላም ወጠሂር በይትየ እንደተባለው የአላህን ቤት የኔም ቤት አጽዳ ብሎ እንዳለው ቢጤ እሳቸውም የአባታቸውን የኢብራሂምን መንገድ የነቢያት አባት የሆኑትን ኢብራሂምን ዓለይሂ ሰላቱ ወሰላም ተከትለው የአላህን ቤት ከግሳንግስ ከሽርክ አጽድተዋል። ና አርሰለሁ አላህ ልኳቸዋል ይላል ነቢዩ መሐመድን ማለት ነው። إلى أناس يتعبدون إلى أناس ودسوج يتعبدون عبادة يمسروا يهونوا ويحجون حج يدرقوا يهونوا ويتصدقون صدقاء يمسطوا ويذكرون الله كثيرا يوم يذكرون الله بتسهر كثيرا أكدوتان الله سبحانه وتعالى بزن أكبر የሚዘክሩ سبحان الله የሚሉ الحمد لله يم የሚሉ እንዲህ ያሉ ሰዎች በጣም ደጋግመው የሚዘክሩ ወላኪነሁም ነገር ግን የጀዓሉነ ባዕድ አልመክሉቃት ያደርጋሉ ከፊል ፍጥረታትን ወሳኢጣ በይነሁም ወበይን አላህ በእነሱና በአላህ መካከል መሃል ገቢ አድርገው ይይዛሉ። መሀል ገቢዎች ወሳኢጦች አድርገው ይይዛሉ። እኛንና አላህን የሚያስታርቁ ናቸው። እኛን ወደ አላህ የሚያቃርቡ ናቸው ብለው መሃል ገቢዎችን ይይዛሉ። በዚህ የተነሳ ነው ምን የተባሉት እነዚህ የመካ ኩፋሮች ኩፋር የተባሉት ሙሽሪክ የተባሉት እንጂ ሰላት ሳይሰግዱ ቀርተው አይደለም፣ በሰላት ምክንያት አይደለም። ዒባዳ ሳያደርጉ ቀርተው አይደለም። ሐጅ ሳያደርጉ ቀርተው አይደለም። ሰደቃ ሳያደርጉ ቀርተው አይደለም። ዝምድና መቀጠል በመካ ሙሽኮች ዘንድ በጣም የተሞገሰ ጥሩ ነገር ነበረ። ዝምድናን ይቀጥሉ ነበረ። እንግዳም ያከብሩ ነበረ። እንኳን አይደለም የመካ ሙሽኮች ከዚህ በፊት የኢብራሂምን ታሪክ የሚያውቁት ይቅርና እኛም ሀገር እንኳ እንግዳ ይከበር ነበር። አላሁ ስብሓነሁ ወተዓላ እሱ በመፍጠር የተነጠለ መሆኑን ሁሉን በማድረግ የተነጠለ መሆኑን ያውቃሉ ችግሩ ያለው ምኑ ጋ ነበር ولكنهم ማለት ነገር ግን يجعلون بعض المخلوقات وسائط بينهم وبين الله كفي الفطرة الفطرات بالنسنا بالله ما هكلت القى قبا درغو ይይዛሉ ወደ አላህ ያቃርቡናል በማለት ለነሱ ዒባዳ ያደርጉላቸዋል። በዚህ የተነሳ ነው ኩፋር የተባሉት ሙሽሪክ የተባሉት። በዚህ የተነሳ ነው ከነቢዩ መሐመድ ዓለይሂ ሰላቱ ወሰላም ጋር ክፉ ጠብ ተጋጭተው ጦር ተማዘው ነቢዩን ዓለይሂ ሰላቱ ወሰላም ለጊዜው አሳደው በኋላ ላይ ነቢዩ ሰለላሁ ዐለይሂ ወሰለም ደምስሰዋቸው የገቡት በዚህ ምክንያት ነው። فبعث الله محمدا صلى الله عليه وسلم الله سبحانه وتعالى محمدا لا كاتشوي هل جرسنا أم على شرحون زللا نعم أرسله إلى أناس يتعبدون زي لا يلب بالو سوت عبادة ያላቸው ሊሆኑ ይችላሉ አንዳንዶቹ ሱፍያዎች ጋር እንደምናየው በጣም ሲዘክሩ ታያቸዋለህ ግን ሽርክ ይሰራሉ ይሄ ፋኢዳ የለውም ይሄ ፋኢዳ የለውም ሱና ጾም በጣም ይጾማሉ፣ ሽርክ ይሰራሉ። ሰላተል ለይል በጣም ይሰግዳሉ፣ ሽርክ ይሰራሉ። ይሄ ማለት እንደው እንደ ምሳሌ በጣም ብዙ ቤት ከሰራ በኋላ አንድ ሰው አንዱንም ሳያስቀር እንኳን ቤቱን ይቅርና በዙሪያው ያለውን የሚያጠፋ የሆነ ሚሳኤል በላዩ ላይ መልቀቅ ነው። ሽርክ ማለት አንድ ነገር የማያስተርፍ የሆነ ድምጥማጥ አጥፊ የሆነ ወንጀል ነው። እዛ ዙሪያ ላይ ያሉ ኸይር ስራዎችን ደምስሶ ደፍጦ ነው የሚጨርሰው። አላህ ሽርክ ለየት ያለ ወንጀል መሆኑን ገልጿል። ለየት ከሚያደርገው ነገር አንዱ ኸይር ስራ የሚባል ነገር ከሽርክ ጋር አይቀርም፣ እንዳለ ይደመስሰዋል። ኸይር ስራ የሚባልን ይደመስሳል። አላህ እንደሚለው ወቀዲምና ኢላ ማ አሚሉ ሚን አመል ከስራም ወደ ሰሩት ስራ አሰብንና ፈጀዐልናሁ ሀባአን መንፉራ ዝግባ የማይባል የሆነ ትቢያ አደረግነው ይላል። እንዳለ እንዳልነበር ነው የሚሆነው። ኸይር ስራው እንዳለ እምሽክ ብሎ ነው የሚጠፋው ማለት ነው። ይሄ እንግዲህ ሽርክን ለየት ከሚያደርጉት ከሆኑ ነገሮች ነውና በዒባዳ መታለል የለብንም። ዒባዳ ዒባዳ ዒባዳ መስራት ከሆነ የመካ ሙሽኮች ዒባዳ እየሰሩ ነበር፣ ሐጅ ያደርጉ ነበረ። ሐጅ እየተባለ ቀብር ማምለክ የማያቆም ሰው ካለ ይሄ የእሱ ሐጅ ምንም የሚሰራለት አይደለም። እዛ ተዝናንቶ መጣ ካልሆነ በስተቀር ምንም ሐጅ አድርጎ መጣ የምንለው ነገር የለንም። የዚህ አይነቱ ሰው ወየሑጁን የመካ ሙሽኮችም ቢሆኑ ሐጅ ያደርጉ ነበር ይላል። ወየተሰደቁን ሰደቃም ይሰጡ ነበረ። የትኛውም ነገር እጃቸው ይከፈታል፣ ሰደቃ ይሰጣሉ። ታዲያ ሰደቃ መስጠታቸው ይኸው ሙሽሪክ ከመባል አላተረፋቸውም። በአላህ ላይ ባጋሩ ጊዜ ሙሽሪክ ተባሉ፣ ካፊር ተባሉ፣ ደማቸው ሐላል ሆነ፣ ገንዘባቸው ሐላል ሆነ። ከነቢዩ ጋር ዓለይሂ ሰላቱ ወሰላም አራራቃቸው። ከነቢዩ ጋር ከተራራቁት በላይ ከጌታቸው ጋር አራራቃቸው ሽርክ የሚባል ነገር። ወላኪነሁም ይሄ ነው በቃ ትልቁ ነገር ማለት ነው። ይሄንን ዛሬ ብንገነዘብ በኡመተል ኢስላም ውስጥ ኮፍያ የጠመጠመ ቀብር ጋር ሄዶ ቀብር ያድነኛል ብሎ ቀብርን የሚማጽን ሰው በአይናችን ባላየን ነበር ማለት ነው። ይህንን ነገር በትክክል የሚገነዘብ ሰው ቢኖር ማለት ነው በአይን ያየሁትን ነግሬያችኋለሁ። አንድ ቀብር ላይ አንድ ቀብር ላይ የተጣለ የጥያቄ ብዛት ግማሹ ልጅ እየጠየቀ ግማሹ ዱንያ እየጠየቀ ግማሹ አኸራ እየጠየቀ ግማሹ የልጆቹን ጥሩ ቦታ መድረስ እየጠየቀ ሌላው የልጆቹን ጤንነት፣ ሌላው የራሱን ጤንነት፣ ሌላው ደግሞ ሌላ ሐጃ እንዲህ እየጠየቀ የወረቀቱ ብዛት በኩርቱ ፌስታል ተንጠልጥሏል። ከቀብሩ ከቀብሩ አናት ላይ ተለቅሞ ተለቅሞ እዛ የተከተተ ማለት ነው። እዛ ግን የተቀበሩት ሼህ የሸኻችን ሸኽ ናቸው። የሸኻችን አባት ናቸው። እዛ የተቀበሩት ሸኽ አማርኛ ማንበብ አይችሉም። አረብያ ነው ሲያስተምሩ የነበረው። አማርኛ አማርኛውን ማንበብ አይችሉም። በህይወት እንደው ቢኖሩ ቢነሱ ቢሰጣቸው ወረቀቱን ማንበብ አይችሉም። እንኳን አይደለም ያንተን ሀጃ ሊያሳኩልህ ይቅርና ማለት ይህን ያክል ነው ሰዎች ደካማነታቸው። ለአንድ ሰው እንዲህ ሐጃ ይወጣልናል ብለው ስንት ነገር ነው ይዘው የሚመጡት እዛ ቦታ ላይ ማለት ነው። ይሄንን ከሚያደርጉ ለጌታቸው ለአላህ ስብሓነሁ ወተዓላ ምስኪኖችን ረድተውበት ያንን ገንዘብ ያ አላህ ይህንን የሰጠሁት የአንተን ውዴታ ብዬ ነው፣ ሐጃዎቼን አሳካልኝ፣ ከዱንያ ከአኸራ ቅጣት ጠብቀኝ፣ ከምፈራው ሁላ ጠብቀኝ፣ ዓፊያን ስጠኝ፣ ለልጆቼ ዓፊያ ስጠኝ ብሎ ዱዓ ቢያደርግ يتقرب به إلى الله بزي ملكام سرا ودى الله تقرب ما درقي چلال بزي ملكام سرا ودى الله مكاربي چلال سنتك زيني تنقرن بواشا وستي قبط صوصة وچ تاريك نبي محمد عليه الصلاة والسلام كذي بهيد كان أنت بهيد كان برو سوچ وست صوصة وچ فأواهم المبيت إلى غار ودا عند واشا ما دري أستقاتشو ከዛ በኋላ ያው ዝናብ ይዟቸው እንዲሁም ደግሞ ጨለማው ሲደመርበት አሁንማ ወዴት እንሄዳለን ብለው ወደ አንድ ዋሻ ገቡ። በገቡበት በዛው አጋጣሚ ድንጋይ መጥቶ ከላይ ተንዶ የገቡበትን ዋሻ አፉን ዘጋው። ማንንም ድረሱልኝ አላሉም። ሼኽ እንትና ድረስልኝ ወልይ እንትና ድረስልኝ፣ ሰይድ እንትና ድረስልኝ፣ ጌቶች ድረሱልኝ ብለው ሰው አልተጣሩ። ጌታቸውን አላህን ነው የተጣሩት። ሁላቸውም ደግሞ በሰው ስራ ሳይሆን ራሳቸው በፈጽሟቸው መልካም ስራዎች ወደ አላህ ተቃረቡ። ጌታዬ ሆይ እኔ አባትና እናት ነበሩኝ፣ ወላጆች ነበሩኝ። እነዚህን ወላጆቼን በጣም እታዘዛቸው ነበር። ከዕለታት አንድ ቀን ቆየሁና እኔ ሐጃዎቼን ጨርሼ ስመጣ ተኝተው አገኘኋቸው። ለነሱ የምሰጠውን ሁል ጊዜ አልቤ የማቀርበውን ወተት አጠገባቸው አስቀምጬ እንዳልተኛ ከተነሱ ላያዩት ይችላሉ ብዬ ሰጋሁኝ። ተነስተው ላያዩት ይችላሉ ብዬ ሰጋሁኝ። ከዛ እስቲ ምናልባት ከተነሱ ብዬ እየጠበቅኳቸው እንደዛው ነጋብኝ። ጌታ ሆይ ይህንን ለአባትና ለእናቴ የዋልኩትን መልካም ስራ እኔ ለአንተ ብዬ አንተን ፊት ፈልጌበት ከሆነ አንተን ፈርቼ ከሆነ ካለንበት ከሆነ ጭንቅ ገላግለን አውጣን ብሏል። አላህ ስብሓነሁ ወተዓላ የገቡበትንም ዋሻ አፉን ከፈተላቸው። ድንጋዩ ፈቀቅ እንዲል አደረገላቸው። ሌላው እንዲቀጥልም የአላህ ሕክማ ሆነ፣ አያስወጣም። ሌላው ቀጠለ። ጌታዬ ሆይ አንድ ሰው ቀጥሬ ነበረ። ስቀጥረው በተዋዋልነው መሰረት የራሱን ደሞዝ ነበረው። ያንን ደሞዝ ንቆ ትቶ ሄደ። ከሄደ በኋላ ደግሞ እኔ የሰው ሐቅ ነው ብዬ አስቀመጥኩለት ለብቻው ለብቻው ማስቀመጥ ብቻ ሳይሆን ደግሞ አፈራሁለት ብዙ የሆነ ከብት ብዙ የሆነ ፍየል እስከሆነ ድረስ እነዛ እሱ ሲመጣ መጨረሻ ላይ ቸግሮት በጣና አንተ ሰው አንተ ጋር ተቻተርኩኝ ትንሽ ብር ነበረችኝ በሰጠኝ ብሎ ሲል ይሄ ሁሉ ያንተ ነው ብዬ አልኩት። አንተ አታላግጥብኝ፣ እኔ ያስቀመጥኩትን ትንሽዬ ነገር ነው የምፈልገው፣ ያችን ስጠኝና ሸኘኝ፣ ለምን ታላግጥብኛለህ ብሎ ሲለኝ ወላሂ ነው የምለው ይሄው እንዳለ ይሄ ያንተ ነው ብዬ አልኩት። አንድ ፍየል ግልገሏን ሳያስቀር ሁሉንም እየነዳ ሄደ ጀግናው። ታዲያ ይህንን ያደረግኩት ይሄ ሁሉ ነገር ሳደርግ ያንተን ፊት ብዬ ከሆነ አንተን ፈርቼ ከሆነ ካለንበት ነገር ገላግለን ብሎ አለ። አላህ ስብሓነሁ ወተዓላ በማይወጡበት ቀድር አሁንም ብርሃኑን ጨመረላቸው። ተከፈተ ድንጋዩ በተወሰነ መልኩ ሶስተኛው እንዲጨምር የአላህ ሕክማ ሆነ። ሶስተኛውም እንደዚሁ በኸይር ስራው ዱዓ አደረገ። ኸይር ስራው የነበረው አንድ ሴት አላህ ለመልካም ነገር ያላጫት ናት። ታሪኩ ላይ እንደተገለጸው ለሐራም ነገር እሱን የጎተጎተችው እሷ ደግሞ መልካታ ሳይሆን ገንዘብ አታ ሳይሆን ንቋት ሳይሆን ውስጡ እየፈለገ አላህን ፈርቶ የተዋት ናት። በል እንደውም እሱ ስንት ጊዜ ሲመኛትና ሲኳትንላት የነበረች ሴት ናት። ቸግሮኛል ብላ ስትመጣ ስንት ጊዜ አንቺን የማገኝበትን መንገድ ፈልጌ አጥቻለሁ። አሁንማ እንደዚህ ብለሽ ከመጣሽ ይህንን ችግር እገላግለሽ ዘንዳ ይህንን ገንዘብ እሰጥሽ ዘንዳ ከእኔ ጋር ግንኙነት ማድረግ አለብሽ ብዬ አልኳት ይላል። ካልኳት በኋላ ልክ አንድ ሰው ከባለቤቱ ጋር የሚቀመጠውን አይነት አቀማመጥ በተቀመጥን ጊዜ አላህን ፍራ፣ የማይገባህን ቀለበትም አታጥልቅ አለችኝ ይላል። በዚህ ጊዜ አላህን ፈራውና በዚህ መጥፎ ስሜቱ በሚፈታተንበት ጊዜ ላይ ለአላህ ፊት ብዬ ተውኩኝ ይላል ይህንን ወንጀል ይህንን የተውኩት ለአንተ ፊት ብዬ ከሆነ አንተን ፈርቼ ከሆነ ካለንበት ችግር ገላግለን አውጣን ብሎ አለ። ድንጋዩ ተከፈተላቸው፣ ወጥተው መሄድ ጀመሩ። በማን ስራ? በራሳቸው ስራ፣ ራሳቸው በሰሩት መልካም ስራ። ስለዚህም አንድ ሰው ተወሱል ማድረግ የሚችለው በራሱ ኸይረ ስራ አለ። እነ ከሌ ደረሱልኝ ሳይሆን አላህ ደረሰልኝ ነው የሚባለው። በእናንተ ይሁንብኝ ሳይሆን የሚባለው ያ አላህ በራህመትህ ይሁንብህ ነው የሚባለው። ላንተ ብዬ በሰራውት ኸይር ስራ ይሁንብህ ነው የሚባለው። አላህ የሚጠየቅበት መንገዶች አሉ። እነዚህም መንገዶች ስተው የሚደረጉ ነገሮች ወይ ወደ ሽርክ የሚያስገቡ መንገዶች ይሆናሉ፣ ወይ ደግሞ ራሱ ሽርክ ሆነው ቁጭ ይላሉ። ስለዚህም ከባድ ጥንቃቄ ይፈልጋል። አልሙሂም نزي مكة مشيكوش عبادة على الدنيا وعبادة يدركون البر حج يدركون البر صدقة يدركون البر الله يذكرون البر نقرقل بأن السنة بالله بأ محكل وسائطوش يدرق له إيهن وطلقو شكر يقولون يلال يلال من نريد منه تقرب إلى الله ودى الله اندي أقربون يفلقنا بلو يلال ونريد شفاعتهم عندهم እሱ ዘንድ አላህ ዘንድ እንዲያማልዱን ብለን ነው ይላሉ ይላል። ሚስለል መላኢከቲ መላኢኮችን የመሰለ ወዒሳ ዒሳን የመሰለ ወመርያም መርየምን የመሰለ እነዚህን ያመልኩ ነበር። ከዛ ሲያመልኩ ምንድን ነው የሚሉት? ወደ አላህ ያቃርቡናል ብለን ነው እንጂ ፈጥረውናል ብለን አይደለም ይላል። ስለዚህ ዛሬም ቢሆን እንዲሁ ያለ ቃል የሚደግም ሰው ካለ ያው ሙሽሪክ ነው ማለት ነው። ዘመን ነው እንጂ የነጠለው ከአባቶቹ ከነ አቡ ጃህል ምንም የሚለይበት ምንም አይነት ነገር የለውም። አመለካከቱ ያው የእነሱ አመለካከት ነው። ምስለ አልመላኢከቲ መላኢኮችን የመሰለ ወዒሳ ዒሳን የመሰለ ወመርየም መርየምን የመሰለ ወኡናሲን ሌሎችንም ሰዎች ገይሪህም ከነዚህ ውጭ አሁን ከጠቀስናቸው ውጭ ያሉ ሚን ሳሊሒን ከሳሊሖች ውስጥ ላትን የመሰለ ላት የሚባለው ጣዖት እኮ መጀመሪያ ጣዖት አይደለም፣ የሰው ልጅ ነው። ሳልሕ የሆነ የሰው ልጅ ነው። እንደውም ከሳሊሖች መደብ የሚመደብ ነው። ለሁጃጆቹ በሶ እያበሰበሰ የሚያድል የሆነ ሳሊሕ ሰው ነው ላት የሚባለው። ከጊዜ በኋላ ነው እያመለኩት ቅርጽ ሰርተው የሆነ ሐውልት ሰርተው ወደ ጣዖትነት የዞረው ማለት ነው። አልሙሂም አላሁ ስብሓነሁ ወተዓላ ነቢ መሐመድን ዓለይሂ ሰላቱ ወሰላም እንዲህ صالحوچن يمياملكو يهونو سووچ لاينو اهن ايهنن ديقاوم لذين يتلاكوت النبي محمد عليه الصلاه والسلام فبعث الله محمدا صلى الله عليه وسلم نبي محمد عليه الصلاه والسلام الله لاكاچو يلا يجدد لهم دين ابيهم ابراهيم يا اباتاچون دين يا ابراهيم دين عليه السلام اندي ملسو زندا الله نبي محمد عليه الصلاه والسلام لاكاچو يجدد لهم የሚለው ለመካ ሙሽሪኮች ማለት ነው። ለነሱ ያድሱላቸው ዘንድ ዲን አቢህም የአባታቸውን ዲን የሚለው ያው በመካ አካባቢ የነበሩት አረቦች አባታቸው ዝርያው በኢብራሂም ዓለይሂ ሰላቱ ወሰላም የሚቋጭ ነው ወይም ደግሞ ወደዛ ነው የሚሄደው። ከጊዜ በኋላ የመጡ አረቦች የሚባሉ ናቸው ወደ መካ የነበሩት ማለት ነው። አረቦቹ ጥንታዊ አረቦች የሚባሉት የመለየ የሰፈሩ የነበሩ የመለየ ላይ የኖሩ የነበሩት ናቸው። እነዚህ ጥንታዊ አረቦች ናቸው። ነቢዩላህ ኢብራሂም አለይሂ ሰላቱ ወሰላም አስላቸው ኢዕራቅ ነው። የሚናገሩት ኢብራንያ የሚባል ቋንቋ ነው፣ አረብኛ አይደለም። እሳቸው አረብ አይደሉም ሲጀመር። ከዛ በኋላ ከባለቤታቸው ጋር በተነሳ የሁለቱ ሴቶች አለመጣጣም ከኢራቅ ተነስተው ሻም ሄደዋል። ፍልስጢን ነው የኖሩት። ፍልስጢን ላይ ሆነው አላህ ስብሓነሁ ወተዓላ እንግዲህ እዛች መሬት ላይ እንዲያስተምሩ ነቢይ አድርጎ ልኳቸዋል። እዛ ያስተምራሉ። ሁለቱ ሴቶች አሁን እዛ ይጋጩባቸዋል። የኢስማዒል እናትና ሀጀር የምንላትና ሳራ የምንላት ባለቤታቸው የእስማዒል እናት ለሳራ የተሰጠች ስጦታ ናት እንጂ የነቢዩ የነቢዩላህ ኢብራሂም ዓለይሂ ሰላቱ ወሰላም እንደ ባለቤትነት መጀመሪያ ባለቤት አድርገው ያገቧት አልነበረችም። በመሰረቱ ታሪኩ ከዚህ በፊት ቁጥባ ላይ ስለ ካዕባ ታሪክ ያነሳን ጊዜ ተቆጥቧል። ባጭሩ ኢብራሂም ዓለይሂ ሰላቱ ወሰላም በግብፅ በሚያልፉ ጊዜ ግብፅ ላይ ንጉሥ የነበረው ሰው በጣም የምታምር ሆና ያገኛታል ሳራን። ከዛ በኋላ ይህንን ሰው ያዙ ይልና አንተ እቺ ይዘህ የምትሄደው ምንድና ብሎ ሲለው እህቴ ናት ባልነኝ ካለማ መገደሉ ነው። እህቴ ናት። እዛ እሱን ገለል ያደርግና እህት ከሆነ እንግዲህ መቼም አማች ቢሆን ነው ዘሎ ምንም ክፉ ነገር የለውም እና ተተዋለ እህቴና ካልክ በዚህ የተነሳ እሳቸውን እንግዲህ ገንጠል ያደረግና እሷን ለመገናኘት ይፈልጋል ይሄ ንጉስ ማለት ነው ለመገናኘት ገና አስቦ እሷ እንዳያዛት እሱን እንዳውድቅ ይጥለውና ፍርፍር ይላል እዚህ እሷ ዱዓ ታደርግና ያ አላህ አድነው በኋላ እንግዲህ አንቺ ገደልሽው አይደለም የሚባለው ብላ ትፈራና ዱዓ አድርጋለት ነፍሱ መለስ ይላል። ነፍሱ መለስ ሲል አሁንም ለሐራም ይሄዳል። አሁንም ወድቆ ይንፈራፈራል። በሶስተኛ ጊዜ እቺ እንኳን ሌላ ነገር አላት ብሎ ሀጀርን እሱ ጋር የነበረች ሴት ናት። እሷን አንስቶ ለሷ ስጦታ ይሰጣል። ለሷ ስጦታ የተሰጠውን ሴት ነው እሷ ደግሞ ለኢብራሂም ስጦታ የሰጠችው ማለት ነው። ሀጀር እንግዲህ በዚህ አይነት ነው ከኢብራሂም ጋር የተገናኘች። በኋላ እንግዲህ አላህ ከዛችኛዋ ከመጀመሪያ ባለቤታቸው ልጅ ያልሰጣቸውን የአላህ ፍላጎት ሆኗል። ከሀጀር ተወለደ። ከሀጀር ሲወለድ ሴቶቹ ምንም ያክል እንኳ ኸይረኛ ቢሆኑ ውስጣቸው የሚፈጠር ነገር አለና ሁለቱ ሊግባቡ አልቻሉ። አላህም የእሱ ሕክማ ሆነና ምንም ወደሌለበት በረሃ እንዲሰደዱ አላህ አደረጋቸው። ይሄንን ትንሽ ልጅ ከእናቱ ጋር አንጠልጥለው ወስደው ምንም አይነት ውሃ የሌለበት የሚዘራ ነገር የማይበቅልበት ድንጋይ ብቻ የሆነበት መካ ይዘው መጡ። ፊ ዋዲን ገይሪ ዚ ዘርዐን የሚለው ይህንን ነው። በሸለቆ ምንም አይነት የዘር ባልተቤት ያልሆነ ሸለቆ ይለዋል። የአላህ ቤት ካዕባ በዙሪያው ምንም የሚያድግ ነገር የለውም። ምንም አይንን የሚያረካ ነገር የለውም። በዙሪያው ምንም ታይቶ ምንም አይን የሚመልስ ነገር የለውም። አይንን የሚያረካ ነገር ቢኖር እዛች ቦታ ላይ የአላህ ቤት ካዕባ ብቻ ናት። ይህንንም አላህ ያደረገው ከቁሳዊ ነገርም አይንን የሚስብ ነገር እዛ ቦታ ላይ እንዳይኖር የእሱ ሕክማ ሆኖ ነው። ከሱ ቤት ውጭ ከሱ ቤት ውጭ ምንም አይንን የሚስብ ነገር የሚያረካ ነገር የለም። ዞሮ ዞሮ እዛ ቦታ ላይ ከወሰዱ በኋላ እሱን ትተው ከእናትየው ጋር ዞር ብለው ሄዱ። አላሁ አመረክ፣ አላህ ነው ያዘዘህ እንደዚህ የምታደርገን እዚህ በረሃ ላይ ብቻችንን ትተህ የምትሄደው በላ ስትላቸው ነዓም ብለው አዎ ብለው ፊታቸውን አዙረው ሄዱ ይላል። እነሱ እናትየውና ልጁ ምንም ይህን ያክል እሱ ያያል የሚባልበት ቀድር አይደለም። እናትየው በማታይበት ሁኔታ ላይ ሆነው ዱዓ አደረጉ። ረቢ ጅዓል ሃዛ በለደን አሚነን ገና ሀገር ሆኖ ሳይቆረቆር በፊት ጌታዬ ሆይ ይሄንን መንደር ይሄንን አካባቢ ሀገር አድርገው ጸጥተኛ የሆነ ሀገር ብለው ዱዓ አደረጉ። ገና ሳይቆረቆር ሳይቆረቆር ይሄ ሰላም የሚባለው ነገር በጣም አሳሳቢ መሆኑ ከዚህ መረዳት ይቻላል ይላሉ ዑለማዎቹ። ለምን ሀገሩ ሀገር ከመሆኑ በፊት ኢብራሂም ስለምን እየተጨነቁ ነው? ስለ ሰላሙ እየተጨነቁ ነው። ሀገር ሰላም ከሌለው ሀገር መሆን አይችልም። ስለዚህ ነው ምን ያሉት? ይህንን አካባቢ ሀገር አድርገው ሰላም የሆነ ጸጥታ ያለበት የሆነ ጸጥታው የተሟላ የሆነ አድርገው ወርዙቅ አህለሁ ሚነ ተመራት እዚህ አካባቢ ያሉ ሰዎችንም ደግሞ ከተለያየ ፍራፍሬ አብላቸው ብለው ዱዓ አደረጉ። የምን ፍራፍሬ አለ እዛ ቦታ? ከየት ሊመጣ ነው? ኢብራሂም ይሄ አልጨነቃቸውም። አላህ ከሁሉም ከየትም ቦታ እንደሚያመጣ ያውቃል። ወርዙቅ አህለሁ ሚነ ተመራት መን አመነ ሚንሁም ቢላሂ ወልየውሚል አኺር ብለው ዱዓ አደረጉ። ቃለ ወመን ከፈሩ እኔ ያመነውን ብቻ ሳይሆን የከፈረውንም እመግባለሁ አብሽር አላቸው። አልሙሂም ዲነ አቢህም በሚለው ነው የመጣ ነው። የአባታቸው ሲል ኢስማዒል ዓለይሂ ሰላም እዛ ቦታ ላይ አደገ። ካደገ በኋላ አንድ ሴት አገባ። እማትሆናት ኢብራሂም ዓለይሂ ሰላቱ ወሰላም በዚያራ መልክ መጥተው ነበረ። በሆነ አጋጣሚ እሱ አድጎ ትልቅ ከሆነ በኋላ እችን ሴት እንዲፈታ መክረውት ነበረ። የማይሆንን እንግዲህ ማሰናበት መልካም ነው። ሌላ ሴት አገባ። እቺ ሴት መልካም ሴት ነበረችና የእሱን ይሄንን የበሩን ጎበኑን አተባህ ይባላል። ይሄ የበር ጎበን እሱን ያጽና ብለው ምክር መክራዋት ነበረ። እዛ በኋላ ኢብራሂም ከሄዱ በኋላ ኢስማኤል መጥቶ እዚህ አካባቢ የመጣ ሰው አዲስ ሰው ነበር ወይ የሆነ ነገር ይሰማኛል ብሎ ብሏታል ለባለቤቷ። የሆነ በጣም ደስ የሚል ትልቅ ሽማግሌ መጥቶ ነበር እንዲህ እንዲህ ብላ ነገረችው። እሱ እኮ አባቴ ነው አላት። ምን ብሎች ነበረ ብሎ ሲላት እንዲህ እንዲህ ብሎኛል፣ የእሱን ጎበኑን ያጽና፣ ጎበኑ አንቺ ነሽ አላት። ከዚህ በፊት ያለው ጎበን ተቀይሯል። አሁን አንቺ ነሽ አንቺን ነው እንዲይዝ የመከረኝ ብሎ አለ። እሷን አገባ። እሷ ደግሞ ከጅርሁም ከሚባለው የየመን ጎሳ ነበረች። እዚህ ጋር ነው አረብነታቸው የሚጀምረው የመካዎቹ። እዛች ቦታ ላይ መካ የምትባለው ቦታ ላይ ምድረ በዳ ነው። ህይወት ውሃና እህል ይፈልጋል። ውሃና እህል ያለው ምንም አይነት ውሃ እህል የሚባል ነገር ያለበት አልነበረም። ውሃ የሚባል ነገር ለመጀመሪያ ጊዜ ብቅ ያለው ይሄ ዘምዘም የሚባለው ውሃ ነው። ዘምዘም የሚባለው ደግሞ ከራመተን ለኢስማኤል ዓለይሂ ሰላቱ ወሰላም የፈለቀ የሆነ ውሃ ነው። እስከ ዛሬ ድረስ ህዝቡ የሚጠቀመው ማለት ነው። ሙሐመድ ዓለይሂ ሰላቱ ወሰላም ሊማ ሹሪበ ለሁ ለተጠጣለት ዓላማ ይውላል ያሉት ማለት ነው። አንድ ሰው ምግብ ቢያጣ እሱን ውሃ እየጠጣ ብቻ እንደ ምግብ መኖር ይችላል። ምንም የመካ ሰው ምንም የሚያሰጋው ነገር የለም። ስለ ኑሮ ውድነት ምናምን የቅንጦት ሆኖባቸው ነው እንጂ እነሱ ዘምዘሙ ብቻ ይበቃል። ራሱ ዘምዘሙ ውስጡ የያዘውን እንትን በሳይንስ ደረጃ ውስጡ የያዘውን ንጥረ ነገር ሁላ እያወጡ አሁን ይናገሩ ጀምረዋል። እዛ ውስጥ ያለውን እንግዲህ ምግብ እንዴት ሊሆን ይችላል፣ መጠጥ እንዴት ሊሆን ይችላል፣ ሁሉንስ ለምን ይሆናል ተባለ የሚለውን ይህንን በሳይንስ አሁን እየዘረዘሩ እያስረዷቸው ነው። አልሙሂም እዚህ ጋ ነው የኢብራሂም ዓለይሂ ሰላቱ ወሰላም ዝርያ ናቸው ማለት የተቻለው። እዛ ጋ የተዋለዱት የማን ልጆች ስለሆኑ? የእስማኤል ልጆች ስለሆኑ ማለት ነው። ፈበዓተ አላሁ ሙሐመደን ሰለላሁ ዐለይሂ ወሰለም አላህ ሙሐመድን ላካቸው ዩጀድዱ ለሁም ዲነ አቢህም ኢብራሂም የአባታቸውን የኢብራሂምን ዲን ያድሱላቸው ዘንድ እንግዲህ የመካ ሙሽሪኮች ኢብራሂምን ዓለይሂ ሰላቱ ወሰላም እንደ መጥፎ አይደለም የሚያዩት፣ እንደ ጥሩ አባታቸው ነው የሚያዩት። እንደ ጥሩ አባታቸው አይተው ምንድን ነው የሚሉት? እሱንም እናምልክ ነው የሚሉት። ካዕባ ውስጥ ካስቀመጡት ፎቶዎች ውስጥ አንዱ የኢብራሂም ፎቶ ነው። ሶሒህ ሐዲስ ላይ እንደመጣ የኢብራሂምን ፎቶ ኢብራሂም ብለው የሳሉት ፎቶ አለ። እሱንም ደግሞ የሆነ እንደው ጥንቆላ የሚመስል እንጨቶች አሉ፣ አዝላም የምንላቸው እድል ማየቻ እድል ማየቻ እንጨት እንደዚህ ሲያይ ፎቶ አንስተው ወይም ቀርጸው በዛ አይነት ለጠፈው ነበር ነቢ መሐመድ ዓለይሂ ሰላቱ ወሰላም። እንደዚህ አልነበረም የኔ ሸህ ብለው ገንጥለውታል ያንን ፎቶ ማለት ነው። እንደዚህ ጠንቋይ ያስመስላችሁ እዚህ የለጠፋችሁት ብለው ማለት ነው። አልሙሂም እብራሂም ዓለይሂ ሰላቱ ወሰላም የመካ አካባቢ ያሉት አረቦች አባት ናቸው። የእስማኤል አባት እንደመሆናቸው ማለት ነው። እናም ይህንን የአባታቸውን ዲን ያድሱላቸው ዘንድ ነው الله سبحانه وتعالى محمد عليه الصلاة والسلام يلاك ونمي لو كتابه فبعث الله محمدا صلى الله عليه وسلم يجدد لهم دين أبيهم إبراهيم إلى عليه السلام نعم ويخبرهم نبي محمد عليه الصلاة والسلام عندنا قرأتشو الله لا كتشونه أن هذا التقرب والاعتقاد ይህ መቃረብ ይህ እምነት መሕض ሐቅ ተዓላ የአላህ ስብሓንሁ ወተዓላ ብቸኛ ሐቅ መሆኑን እንዲነግሯቸው አላሁ ስብሓንሁ ወተዓላ ነቢሐመድን ዓለይሂ ሰላቱ ወሰላም ላካቸው ላ የስልሑ ሚንሁ ሸይኡን ሊገይሪላህ ከአላህ ውጭ ላለ ከሱ ውስጥ አንዳችም ነገር እንደማይሆን እንዲነግሯቸው الله سبحانه وتعالى محمد لا كاتشونه لا يصلح عندما يكون منه كعبادة كتقرب كاعتقاد شيء عند كم نقر لغير الله كالله جلال عندما يكون عندنا قراتشو الله لا كاتشو لا لملك مقرب الله زند بالموالفون ربت اللو لم يبال ملائكة يهون ولا لنبي مرسل الله لا كو نبي عندما يهون يه عبادة مبالو نقر عندما يهون عندي نقراتشو الله لك فضلا عن غيرهما انقال ليلاو يكرنا كما نجعله كملك مقرب وجعله يكرنا كنبي مرسل وجعله يكرنا كنزه كهلتو غيرهما كنزه فالنزيك أولدتو وجع اللو فضلا يكرنا عن غيرهما كهولدتو وجع اللو يكرنا ملكا مقربنا نبي مرسل قابيها عبادة اعتقاد تقرب اي قبام وإلا يهما قال هنا فهؤلاء المشركون النزي مشركوش النزيه أهون سننسو كده يوراني نبرو ما ناتو يمكى مشكوتش ناتو يمكى مشكوتش يشهدون يمسكر أن الله هو الخالق الله سبحانه وتعالى السفة علي مهونون الرازق رزاق مهونون وحده لا شريك له السبت شون لسو شريك للو مهونون بمرزق لاي بمخلق لاي يهنن يقبلال بمخلق لاي شريك الله بمرزق لاي شريك الله بلاو عيلو السو بچا نو فطاري السو بچا نو رازقو يلال وانه لا يرزق الا هو كسو وچ مانم اندما يرزق ولا يحيي هياو اندما يدرك الا هو السنجي ولا يميت الا هو السنجي موتن اندما امتا ولا يدبر الأمر إلا هو نجر من دم استنبر السنجي وأن جميع السماوات ومن فيهن سماوات استئلا النسو استئلا باتك عليه ولا رضينا السبع سبعتو مريتو استئلا سبعتو مريتو ومن فيهن النسو استئلا باتك عليه كلهم عبيدهم ሁላቸውም የአላሁ ስብሓነሁ ወተዓላ ባሮች ናቸው ብለው ያምናሉ። ወተሕተ ተሰሩፊሂ ከአላህ ስብሓነሁ ወተዓላ ማስተናበር ስር ናቸው። ወቀህሪሂ ከሱ ሁሉን ማሸነፍ ስር ናቸው ብለው ያምናሉ። ግልጽ ነው ሙሽኮቹ ኻሊቅ አላህ ብቻ መሆኑን ነው የሚያምኑት። ራዚቅ እሱ ብቻ ነው ነው የሚሉት። ሙሕየው እሱ ብቻ፣ ሙሚቱ እሱ ብቻ፣ ሙደቢሩል አምር እሱ ብቻ ነው ስለዚህ የመካ ሙሽኮች የአላህን ፈጣሪነት አልከዱም፣ የአላህን ራዚቅነት አልከዱም፣ ነገርን የሚያስተናብር እሱ አላህ መሆኑን አልከዱም፣ ህይወትን የሚሰጥ የሚነሳ እሱ አላህ መሆኑን አልከዱም። የከዱት ነገር ቢኖር በዒባዳ አላህን ብቻ አንነጥልም። ማምለክ ያለብንን ሷሊሖች በአጠቃላይ ማምለክ አለብን። ማምለክ ለምንፈልገው ጣዖት በአጠቃላይ መስገድ አለብን፣ ማምለክ አለብን ብለው ነው የሚሉት። ይሄ ነው ችግራቸው እንጂ ሰማያትና ምድርን እነ ሁበል እነ ላት እነ ዑዛ ከአላህ ጋር ፈጥረዋል ብለው አንድም ቀን ተናግረው አያውቁ። መግደል ይችላሉ አላሉ። ህይወትን መስጠት ይችላሉ አላሉ። እኛ እነሱን ወደ አላህ ያቃርቡናል ብለን እናመልካቸዋለን ብለው ነው የሚሉት። ቁርአን ላይ እንደሚናገረው ማ ናዕቡድሁም ኢላ ሊዩቀርቡና ኢለላሂ ዙልፋ ወደ አላህ ማቃረብን እንዲያቃርቡን ብለን እንጂ አናመልካቸውም። ስለዚህ ምን ማወቅ ያስፈልጋል ማለት ነው? የመካ ሙሽሪኮች ችግራቸው የነበረው ሩቡብያ ጉዳይ ላይ የአላህን ፈጣሪነት ሳይሆን የአላህን ራዚቅነት አለመቀበል ሳይሆን የአላህን በብቸኝነት መመለክ አለመቀበል ነው። ይህንን ማወቅ ያስፈልጋል ማለት ነው። ነው ሊያስተምር የፈለገው ነቢ መሐመድ ዓለይሂ ሰላቱ ወሰላምን አላህ ወደ ህዝባቸው ሲልካቸው የአባታቸውን የኢብራሂምን ዲን እንዲያድሱላቸው ተቀሩብ ለአላህ ብቻ እንዲሆን ለማንም እንዳልሆነ እንዲገልጹላቸው ለመለክም ሙቀረብም ይሁን ለነቢይም ሙርሰል ዒባዳ እንደማይደረግ እንዲነግሯቸው ለዚህ ነው የተላኩት እንጂ አላህ ፈጣሪ መሆኑን እንዲያስረዱ አይደለም። ለምን የመካ ሙሽኮችም አላህ ፈጣሪ መሆኑን ያውቃሉ። የመካ ሙሽኮች አላህ ራዚቅ መሆኑን ያውቃሉ፣ ይረዳሉ። አስረጃ አያስፈልጋቸውም ይህንን በተመለከተ ማለት ነው። ፈኢዛ አረተ ደሊላ ይላል። ለዚህ ደግሞ እነሱ የመካ ሙሽኮች ይሄንን አላህ ኻልቅ መሆኑን አላህ ራዚቅ መሆኑን አላህ ሙሕይ መሆኑን ሙሚት መሆኑን ሙደቢር አልአምር መሆኑን ማሊከል ሙልክ መሆኑን እንደሚቀበሉ ይህንን ማረጋገጥ ከፈለክ በማስረጃ على أن هؤلاء المشركين الذين قاتلهم رسول الله يا الله ملكتنيا عليه الصلاة والسلام يتقادلوا أتشو مشركوج يشهدون بهذا إهنن الرقاقاجوج مهناتشون دليل كفلك إلى فاقرأ قوله تعالى የአላህን ንግግር አንብብ ነው የሚለው ፊ ሱረት ዩኑስ ያለው ምን የሚለውን ቁል መን የርዙቁኩም ሚነ ሰማኢ ወልአርድ ማን ነው ከሰማዕና ምድር እናንተን የሚረዝቃችሁ በላቸው ይላል አመን የምሊኩ ሰምዐ ወልአብሳር መስሚያን የእሱ አድርጎ እየተቆጣጠረ ያለው ማን ነው ወልአብሳር ማየቻዎችንም እንደዚሁ የእሱ አድርጎ እየተቆጣጠረ ያለው ማን ነው በላቸው። ለፈለገ የሚሰጥ ለፈለገ ደግሞ ማየቻውን መስሚያውን የሚነጥቅ የሆነው ማን ነው በላቸው። ወመን ዩኽሪጁ ልሐየ ሚን አልመይት ሐይን ከሙት ውስጥ ሕያውን የሚያወጣ ማን ነው በላቸው። ወዩኽሪጁ ልመይተ ሚን አልሐይ ሙትን ደግሞ ሕያው ከሆነው ውስጥ የሚያወጣው ማን ነው በላቸው። ወመን ዩደብሩ ልአምር ነገርን ሁላ የሚያስተናብረው ማን ነው ብለህ ጠይቃቸው። ፈሰየቁሉን አላህ አላህ ነው ይሉሃል ይላል። ኢንተሃል አምር። ስለዚህ አቡ ጃህል ማን በለው ፈጣሪ አላህ ነው የሚለውን አይክድም፣ ይቀበላል። ልክ እንደ ዛሬው ሙሽሪኮች፣ ልክ እንደ ዛሬው ቀብር አምላኪዎች ችግሩ የነበረው አላህን በብቸኝነት አምልኩ። አይ አናመልክም፣ በብቸኝነትማ አናመልክም። ይሄ አይስማማንም። ይሄ ነበር በቃ ችግሩ። ይህን ችግር ነው ነቢዩ መሐመድ ዓለይሂ ሰላቱ ወሰላም እንዲፈቱ እንዲያስተምሩ አላሁ ስብሓነሁ ወተዓላ የላካቸው። ታዲያ አላህ ምን ይላል? ፈሰየቁሉን አላህ አላህ ነው ይላሉ። ፈቁል በላቸው አፈላ ተተቁን አፈላ ተተቁን አላህ አላህን አትፈሩም የፈጠራችሁ እሱ፣ የረዘቃችሁ እሱ፣ ማየቻን የሚቆጣጠር እሱ፣ መስሚያን የሚቆጣጠር እሱ፣ ከሙት ውስጥ ሕያውን የሚያወጣ እሱ፣ ከሕያው ውስጥ ሙትን የሚያወጣ እሱ፣ ነገርን ሁሉ የሚቆጣጠር እሱ ሆኖ ሳለ ከአላህ ውጪ ታመልካላችሁን? አፈላ ተተቁን አላህ አላህን አትፈሩም? ወይም አፈላ ተተቁን አትጠነቀቁምን? አፈላ ተተቁን ሽርካ የዚህ ጊዜ ሽርክን አትጠነቀቁም? الشرك في العبادة በዒባዳ ውስጥ ማጋራትን አትጠነቀቁምን? አትቆጠቡም? ታዲያ የምታመልኩት ሊሆነው የሚገባ የፈጠራችሁን ብቻ ነው፣ እየረዘቃችሁ ያለውን ብቻ ነው። ማየቻን፣ መመልከቻን፣ መስሚያን የሚቆጣጠር የሆነውን ጌታ ነው። ከሙት ውስጥ ሕያውን የሚያወጣ كهيا وس موتن وطا نغرن هون لا يمياستنابر كله بجو يهونون الله انه نهن نميل بلا يم قران انكت اندزيحو انديه اندال يامطن قل لي من الارض ومن فيها ان كنتم تعلمون قل بلا تشو لي من الارض مريت يمانات ومن فيها وسط يالوس ان كنتم تعلمون متاكون دهون نغرو نيستي سيقولون لله ለአላህ ነው ይሉሃል ይላል። ይኸው መሬት የአላህ መሆኑን ያጸድቃሉ። መሬትን የፈጠረው አላህ ነው ብለው ነው የሚሉት እንጂ የእኛ ጣዖት ሁበል ፈጠረው ብለው አይሉም። የመካ ሙሽኮች ላት ፈጠረው፣ ዑዛ ፈጠረው፣ መናት ፈጠረው አይሉም። የሚሉት አላህ ፈጠረው ነው። ለዛ ነው አላህ በዚሁ ንግግራቸው ሩብያውን እንደተቀበሉት የአላህን ጌትነት እንደተቀበሉ ፈጣሪነቱን እንደተቀበሉ ببتشات ملاكي نتنم انديك كبلو لزاري مشيكو تشكبدون إهن توحيد العبادة توحيد الألوهية انديك كبلو اندي هلال أفلا تذكرون تادي عطاس تاوسم من لمن عطاس تاوسم لمن أمرواتشو هنا عطاس سرم مريثني فتروا السؤال الله كفانا أنت መሬትን ከፈጠረው ጌታ ውጭ ለምን ታመልካላችሁ? قل من رب السماوات السبع ورب العرش العظيم قل بل من رب السماوات السبع يا يسفات سمايات جتام عنو بلاتشو ورب العرش العظيم يتلقوا عرش بالتبيتس ما عنو بلاتشو يلال سيقولون لله إهننم الله نويل وحلل قل أفلا تتقون بلاتشو تاريا الله أنا تفرط منه يتلقوا عرش جيتا الله كهونا يسبات سماعات جيتا الله كهونا كسو وجي كسبات سماعات كفتر وجيتا وجي لمن دنو متامل كته يمن صالح يالو ما ملكنا يمن ملائكة يالو ما ملكنا يمن كلمة قطرنا جيتا الله نعندل بچنيا هون جيتا ما ملكنا قل من بيده ملكوت كل شيء በላቸው ይላል። ቁል በላቸው መን ቢየዲህ መለኩቱ ኩል ሸይ የሁሉ ነገር መለኮት በእጁ ያለው የሆነ ጌታ ማን ነው? ወሆ ዩጂር እሱ ሌላው አደጋ ሊያደርስበት ያለውን የሚያወጣ ولا يجار عليه እሱ ግን አደጋ የፈለገበትን ከሱ ማትረፍና ማዳን የማይቻል ማን ነው በላቸው። إن كنتم تعلمون የምታውቁ እንደሆን ማን ነው እስቲ እንዲህ የሚያደርግ በላቸው ይላል። የሁሉ ነገር መለኮት በእጁ ይሆን እሱ አዳኝ ይሁን እሱ የፈለገው ማዳን የማይቻል ማን ነው በላቸው ይላል። ሰየቁሉን አልላህ ይህም የአላህ ነው ይላሉ። ይኸው እንግዲህ እና አቡጀህል እና አቡ ለሀብ እኛ ከነቢ መሐመድ ዓለይሂ ሰላቱ ወሰላም ጋር እንደተጣሉ በታሪክ በደንብ እየተነገረን ከልጅነት ጀምሮ የምናውቃቸው በሽርካቸው ላይ በሽርካቸው ላይ ሙጥኝ ብለው የሞቱ እነዚህ ሰዎች የሞቱበት ርዕስ ተውሒዱል ዒባዳን አለመቀበል ነው። አላህን በብቸኝነት ማምለክ የሚባለውን ነገር አይስማማኝም፣ ይሄ ያቅለሸልሸኛል ብለው ነው። ይህንን መድገም ከነሱ ጎራ መሰለፍ ነው። ሰየቁሉነ ሊላህ ለአላህ ነው ብለው ይላሉ አለ። ከዛ ምን አለ አላህ ቁል ፈአና ቱስሐሩን ቁል በላቸው ፈአና ቱስሐሩን ፈአና ቱስረፉን ወዴት ነው የምትዞሩ ታዲያ የሁሉ ነገር መለኮት የሁሉ ነገር የበላይነት ባልተቤትነት በአላህ እጅ ነው ካላችሁ ለምንድን ነው ታዲያ ሌላ የሚመለከው ሁሉ ነገር በእጁ ያለውን አላህ ነው እንጂ መመለክ ያለበት ማትረፍ የሚችለውን እሱ የፈለገውን ደግሞ ማንም ሊያተርፈው የማይችለውን አላህን እሱ ነው እንጂ መመለክ ያለበት ይላል ذلك من الآيات ከዚህ ውጭም ያሉ የቁርአን አንቀጾች ብዙ هذا وصلى الله وسلم وبارك على نبينا محمد وعلى اله وصحبه اجمعين